ወይም ቀጥታል ወላ ተጠማሩ መጠወፍም አይችሉም ቢልበይት በቤትላህ መጠወፍ አይችሉም ሀታ ተጥሁራ ንጹህ እስከሚሆኑ ድረስ አሊፏ ሁለት ምን ሀታ ተጥሁር አለ ነው ሀታ ተጥሁራ ሁለቱም እስከሚጠሩ ንፋስኛዋም ሀይደኛዋም ማለት ነው ምን الحيض او النفاس እስከሚጠሩ ወተግተሲላን እንሁማ እስከሚታጠቡ ድረስ ይቀጥላሉ ኸይራ ማለት ነው ወኢንጃአ ቢመጣ የውሙ አረፋ የአረፋ ቀን ቢደርስባቸው ዘጠነኛው ቀን ቢመጣባቸው ሀይደኛውም ሀይደኛ እንደሆነች ንሳተኛውም ንሳተኛ እንደሆነች ዘጠነኛው ቀን ቢመጣ ወካነታ ቢሆን ቀድ አሕረመታ አሕረመው ከሆነ ልልዑምረቲ በዑምራ ሙተመትዓተይን ሁለቱም ተመቱ አሕረመው ከሆነ ለልሐጅ እስከ ሐጅ ድረስ ተመቱ አደርጋለሁ ብለው ከሆነ ኢሕራሙን ያደረጉት ተሕሩማኒ ቢልሐጅ ሐጃቸውን እንደገና ኢሕራም ያደርጋሉ ከስምንተኛው ቀን በኋላ ከዘጠነኛው ቀን ለመዘጋጀት ማለት ነው። ወቱድኺላኒሂ ያስገቡታል አለል ዑምረቲ በዑምራ ውስጥ ያስገቡታል። ተሕሪማኒ ቢልሐጅ በሐጅ ኢሕራም ያደርጋሉ። ወቱድኺላኒሂ ያስገቡታል አለል ዑምረቲ በዑምራው ላይ ያስገቡታል። ወቱስቢሓኒ ቃሪነተይን ቃሪን ይሆናሉ። ከተመቱዕነት ወደ ቃሪንነት ይመጣሉ ማለት ነው። ወማዕነ ለቃሪን ወመማዕነ ተመቱዕ ተመቱዕ ማለት ቅራን ማለት ምን ማለት ነው? ትናንትና ነገር ያቻለ ቅራና ተመቱዕን ለየብቻ ካወቃችኋቸው በሀጅ ስነ ስርዓት ላይ ያለች ሀይድ የመጣባት ሴት ተመቱዑን ወደ ቅራን ትቀይረዋለች። ለምን? ለተመቱዕ ጊዜ የላትምና ጠዋት ስለማታደርግ ዑምራውን አሰረው። ዑምራውን ሳሰረው የሐጅ ጊዜ ደረሰባት። ስለዚህ በአንድ ፊት ቂራን ታደርገዋለች። ቂራንና ተመሱዕ ምን ነገር ማሆል ቂራን ወማሆል ተመሲዑ ቂራንና ተመሱዕ አታውቁም? እሺ ቂራንን ብቻ ነገር በአንድ ላይ መፈጸም ማለት ነው። ዛዕይ አለ መሐረማት ነገር ሁሉ ይቆጠባሉ። የሐጅን ስነ ስርዓትን ይቀጥላሉ ማለት ነው። ዑምራና ዑምራ ስራና ሐጅ ስራ መካከል እረፍት ብሬክ የላቸውም። ምን ከሆነ ቂራን ከሆነ ከዚህ ተመቱዕ ምንድን ነው? ተመቱዕ ታውራቸውን ያስችና ጠዋፍ ጠዋፍ ያደርግና ካዕባን ይጠውፍና ያ የሰላሳ ደቂቃ ስራ ጠዋፍ አድርገው ሰዕ ያደርግና ጸጉራችን ወይ ይቆረጥና ወይ ይላጭና አማራጭ መላጨት ማሳጠሩ ለወንዶች ማለት ነው። የሀጅ ስነ ስርዓት እስከሚደርስ እዚህ መካከል break ይወስዳሉ ማለት ነው። break መውሰድ ማለት ምን ማለት ነው? ሽቱ መጠቀም ይችላሉ። ከሚስቶቻቸው ጋር ግንኙነት ይችላሉ። የአካባቢ ልብስ ደግሞ ወይንም ጃኬትም ይሁን ምን መልበስ ይችላሉ። ክልክላል ነገር ኢህራም ልብስ ብቻ ነበር የሚፈቀደው። በስምንተኛው ወይም በዘጠነኛው ቀን ኢህራም አድርገው እንደገና ሀጅ ስነ ስርዓት ይጀምራል። በሀጅና በዑምራ መካከል ምን አለ ማለት ነው? break አለ። ይህ ምን ይባላል? ምን ይባላል? ተመቱዕ ነብዩ ሀጅ ያደረጉት አንድ ጊዜ ብቻ ነው። ነብዩ ሀጅ ያደረጉት ሀጅ ሲያደርጉ በቂራና ያደረጉት በተመቶ ነው ያደረጉት እ ነብዩ በቂራ ምን አደረጉ? ምን አደረጉ ነብዩ አለይሂ ሰላም ከመዲና እንደመጡ ምን አደረጉ? መካ ምን ሰሩ? ቂራንን ንገሩኝ አላችሁ። ቂራን ያደረጉት አላችሁ። ቂራን ካደረጉ እንዴት ነው ሀጅ ስነ ስርዓታቸውን ያስገቡት? መካ እንደገቡ ምን አደረጉ? ጠዋት አደረጉ ነብዩ አለይሂ ሰላም ጠዋፍ ልቁድምን ይሏታል። ጠዋፈር ዑምራም ትባላለች። ጠዋፍ አደረጉ። እሺ ቀጠሉ። ከጠዋፍ ቀጥሎ ምንድን ነው? አንተ ተለማመድ። ሳዕይ ነው ቀጥሎ። ጠዋፍ እንዳደረግ ረካዓትን ትሰግድና በዛኛው በር ወደ ሶፋ መርዋ ትወጣለህ ማለት ነው። ይመሩሃል፣ ራሱ ያሳይሃል። አለበለዚያ በዕልሙ አንሰራበትም እኮ እዛ አናውቅም። ብዙ ነገር ይቀላቀልብናል። መሪ አለ ግን አንተ ሐጅን የሚያሰራ ስነ ስርዓት እንዴት እንደምትሰራ ታውቀዋለህ። ቀርተሃልና አቅጣጫውን ግን አታውቀውም ብዙ ስለዚህ እየመሩ ነው። ሶፋ ማለት ይሄ ነው፣ ምርዋ ማለት ያ ነው። ከዚህ እስከዛ አብረህ ተንቀሳቀስ ሰባት ጊዜ እየከፈሏቸው ልጆችን ያሰሩ ነው። እሺ ጠዋፍ ያደርጉ ጠዋፍ አደረጉና ነብዩ ከዛ ቀጥሎ ምን አደረጉ? ሰዓይ አደረጉ። ከዛ ቀጥሎ ምን አደረጉ? ምን አደረጉ? ምንም አላደረጉም። ጸጉር ምን አይባልም፣ አይቆረጥም፣ አይስተካከልም። ምን ከሆነ ቂራን ከሆነ እንዳለ ሙህሪም እንደሆኑ ቀጠሉ ነብዩ አለይሂ ሰላቱ ወሰላም። እስከ ስንተኛው ቀን ድረስ? እስከ ዘጠነኛው ማለት ነው። እስከ ስምንተኛው እስከ ዘጠነኛው። ከዛ ሀጅ ስነ ስርዓታቸው ቀጠለ። ስምንተኛው ሚና ያድራሉ። የሚጀምረው ስምንተኛው ከዝሁር በኋላ ስምንተኛው ከዝሁር በኋላ የሀጅ ስነ ስርዓት ይጀምራል። ሚና ሄደው ያድራሉ። ዋጅብ አይደለም። ቀጥታ ጧት ተነስተው አረፋ በዘጠነኛው ቢሄዱም ይችላሉ፣ ችግር የለም። ግን የሚጀምረው በስምንተኛው የት ሄዳሉ? ሚና። ከሚና ጧት በዓል ቀን የት ይሄዳሉ? አረፋ። አረፋ ላይ ይቆምና ማታ የት ይመለሳሉ? ሙዝደሊፋ። ሙዝደሊፋ ያድሩና በአስረኛው ጧት የት ይሄዳሉ? ሚና ይመለሳሉ። ሰርክል ማለት ነው። ሚና ላይ አስረኛውን ቀን አስረኛው ቀን ምንድን ነው? እኛ ዒድ እዚህ የምንሰግድበት ነው አይደል? ነው አይደል? ቅርብ ነው። ሙዝደሊፋና ሚና ማለት በጣም ቅርብ ነው። በመኪናውን በእግራቸው ይመጣሉ። ከአረፋሁም ሙዝደሊፋ የሚሄደው አብዛኛው በእግር ነው። መኪና ይሄዳሉ፣ በእግርም ይሄዳል። ማታ ማለት ነው ከመግሪብ ከዛ ጧት ባስፈረኛው ሚና ይመጡና ዒዳቸውን ይሰግዱና ቀኑ ሙሉ ይሰራ ለምን ጀመራ ድንጋዮቹ ሶስት ጓጆች ላይ ይወረወራል ይወረውራል ከዛ የፈለገ ጸጉሩን ይላጫል ግማሹ እርዱን ያርዳል ሀዲያውን እንደዛ ማለት ነው የሀጅ ስነ ስርዓት ነው ከዛ በአስረኛው ከፈለጉ በአስራ አንደኛው ተመልሰው የት ይመጣሉ በአስረኛው ተመልሰው መካ ይመጡና ጠዋፈል ኢሳባ የሚባለውን ያደርጋሉ ጠዋፈል ኢሳባ ማለት የማንኛው ጠዋፍ ነው የሐጁ ነው ዋናው ትልቁ ጠዋፍ ማለት ነው። ሲገቡ ጠዋፍ አድርገው ነበር አይደል? የማናት ያቺ ጠዋፍ የዑምራዋ ናት። አሁን ላይ በአስረኛው ደግሞ ሄደው ጠዋፍ ሲያደርጉ ሰዕይም ሲያደርጉ ምን አይነት ጠዋፍና ሰዕይ ነው ይሄ? የሀጁ አካል ነው ይሄ። ይሄ የሐጁ ነው። የመጀመሪያው ደግሞ የዑምራዋ ነበረች። ከዛ ይመለሱና ሁለት ቀን ወይ ሶስት ቀን ሚና ላይ ይቆያሉ። 11 12 ومن تعجل فلا في يومين فلا إثم عليه ገብቷችኋል ይህንን የሚያደርገው ምን የያዘ ነው ተባብለን ነበር ቅራን የሚያደርገው ምን ነጥቶ የሄደ ነው ሀዲያ ነብዩ አለይሂ ሰላቱ ወሰለም ከመቶ በላይ ሀዲያዎችን ይዘው ሄደው ነበር ማለት እኔ እኮ እኔ አይ እርሶ ተመት ካላደረጉ እኛም ተመቶ አናደርግም እንደ ሰው ቅራን ነው ሁላችን የምናደርገው አሉ አሏቸው ሰሐቢዩ ምን አሉ ነብዩ አለይሂ ሰላቱ ወሰለም ለው ኢስተቅበልቱ መስተድበርቱ ለተመታዕቱ ብለዋል ከማ ቃል እኔ ሀዲያ ይዣለሁ። ይኸውም ከመቶ በላይ ዝኖብ ይዣለሁ። ይህን ሁሉ ሀዲያ ይዣለሁ። ስለዚህ እኔ ቂራን ማድረግ ይችላለሁ። እናንተ ግን የያዛችሁት ነገር የለም። ቂራን ማድረግ የምትችሉት ምን ምን የያዛችሁ ናችሁ? ሀዲያ የያዛችሁ የያዛችሁ ማድረግ ይችላል። እኔ ያን ስላደረግኩ ወደፊት መቀየር ብችል ኖሮ ይህንን የያዝኩትን ነገር መቀየር ብችል ኖሮ ተመቶ ነበር የማደርገው እንደናንተ ዋሏቸው አበረታቷቸው በተመቶ ላይ ተመትዕ ማለት በጣም አረቤ ስለሚፈሩት ነው። ብዙ ጥያቄ ነው የጠየቋችን ነው። ማለት ብሬክ አለ። ዑምራ መካከል ሀጅ እስከ ስምንተኛው ቀን ድረስ ከሚስቶቻችን ጋር ግንኙነት እናድርግ ነው እንዴ? ምን ረሱላህ አሉ። አዎ ችግር የለም ራሱን እኮ ብቀይር ኖሮ እኮ እንደዛ አድርግ ነበር አሉ ነብዩ አለይሂ ሰላም። ተመትዑ ገብቷችኋል፣ ቅራንም ገብቷችኋል። ቅራና ተመትዑ ልዩነቱ እርግጠኛ ሁኑ። እሺ አንድ ሴት ተመቱ አህርማ ሄደች። ይሄንን መልሱልኝ። አንድ ሴት ተመቱ ብላ ለተመቱ ብላ ልክ መካ ስትገባ ገና የዑምራውን ስራ ሳትሰራ ተመቱ ብላ ነበር ሄደ ሀይድ መጣባት። ሳምንት ሙሉ የሀጅ ስነ ስርዓት እስከሚደርስ ድረስ ምን ታድርገች? ገባችሁ? ጥያቄ አልገባችሁም? ተመቶ ብላ ነበር የሄደች። በተመቶ መጀመሪያ ዑምራን ስራ አጠቃላይ ሰርታ ዑምራዋን ከጨረሰች በኋላ እንደገና እስከ ሐጅ ስነ ስርዓት ድረስ break ልብሶች ማለት ነው መካከል ላይ እዛ ነበር። ስትገባ መካ ስትገባ ሀይድ መጣባት። ምን ታድርግ ስትል አልገባችም ጥያቄ? ተመቱዕ አስባ ነበር የሄደች። መካ ስትገባ ሀይድ መጣባት። በሳምንቱ ደግሞ የሀጅ ስነ ስርዓት ይገባል። ምን ታደርግች ጠዋፍ አታደርግማ። ዑምራዋን ትስራና ትምህርቱ ታደርግ እንዳንል ጠዋፍ አታደርግም። ለምን ኃይለኛ ናት። ሀጅ ስነ ስርዓቱ ደረሰ። ምን ታደርግ? በቃ ሀጅን ዝም ብላ ትስራ። ዑምራው የት ውስጥ ይገባል? ሀጅ ውስጥ ይገባል ማለት ነው። ቄራን ትሆናለች ማለት እኮ ራሱ ቃሪን ትሆናለች። ቃሪን ማለት ሁለት አይነት አለው ማለት ነው። የሴቶቹ ቅራኔ የገባው በምንድን ነው? መጀመሪያ የዑምራዋን ራሱ ጠዋት ሳይሰሩ ሰዒ ሳይሰሩ ዝም ብለው በማንሰአኸርና ሀጅን ብቻ በመስራት ምን ይገባል ማለት ነው። ዑምራቸው ሐጅ ውስጥ ይካተታል። የአይሻ ስራ ነው አሁን የምንሰራው። አሁን ራሱ የጠየኳችሁን ቀርተነዋል። ወኢንጃአ ቢመጣ የውሙ ዓረፋ የዓረፋ ቀን ቢደርስባት ከሐጇ ከሐይዷ ሳትጠራ ወለም ተጥሁራ ሁለቱም ሳይጠሩ ሐይደኛዋም ንፋሰኛዋም ከመጠራታቸው በፊት የውም እንትን የሐጅ ስራ ሊጀምርባቸው ነው። ውቁፈል አረፋ ዘጠነኛው ቀን ደረሰባት። وكانتا ሁለቱም ነበሩ قد أحرمتا ኢህራም አድርገው ነበር بالعمرة ዑምራን ቀድመው ለመስራት متمتعتين ሁለቱም ተመትዕ በማድረግ ሊሰሩ ነበር አላማቸው። إلى الحج ሐጅ እስከሚደርስ ድረስ ዑምራ ሰርተው የሆነ break ለመውሰድ ነበር አላማቸው። ግን ዑምራን የሚያሰራ ጊዜ አላገኙም። ለምን? ዑምራ ማለት ጠዋፍና ሰዕይ ነው። ደግሞ ጠዋፍና ሳድርግ ምን ሆነ ምን ሆነዋላችሁ ወይ ሰዕይ ወይ ሀይደኛ ሆናለች ወይ ንፋሰኛ ሆናለች። ምን ያደርጉ እነዚህ ሴቶች? ፈኢነሁማ ሁለቱም ሴቶች ሀይደኛውም ንፋሰኛውም ቱሕሪማኒ ኢሕራም ያደርጉና ብልሐጅ በሐጅ ስነ ስርዓት ኢሕራም ያደርጉና ዝም ብሎ ዘጠነኛውን ቀን ዑምራን አልሰሩም። ምን ያድርጉት? ወትድኺላኒ ያስገቡታል፣ ሐጅን ያስገቡታል፣ አለል ዑምራ ዑምራ ውስጥ ያስገቡታል። አንድ ላይ ይጨፈልቁታል ማለት ነው። ወቱስቢሓኒ ቃሪነተይን ወደ ቃሪንነት ተቀየሩ ማለት ነው። ወደ ቃሬንነት ተቀየሩ ማለት ነው። ገብቷችኋል? የግድ ሐጅን ሲሰሩት ኋላ ላይ ዑምራ ውስጥ ይካተታል፣ አብሮ ተገኘ ማለት ነው። በአንድ ላይ በአንድ ላይ በተመሳሳይ ሰዓት ቂራን ማለት የነብዩ ቂራንና ይቺ የሐይደኞች ቂራን ትንሽ ለየት ትላለች። የነብዩ ቂራን ጠዋት ያደርጋሉ፣ ሰዒ ያደርጋሉ፣ ግን ጸጉር ሳይላጭ ወይም ሳያሳጥሩ ዝም ብለው ነው የሚጠብቁት። እነዚህ ደግሞ ምን ያደርጋሉ? የዑምራውን አንድም ስራ አይሰሩም ማለት ነው። ዝም ብለው ሀጅ ስነ ስርዓትን ይጠብቃሉ። ከደረሰባቸው ከመጥላታቸው በፊት ሀጅ ከደረሰ ሀጅ የሀጅን ስራ ይጀምሩታል። ዝም ብለው ቀጥታ ዑምራ ምን ውስጥ ይገባል። የሀጅን ሲሰሩ ዑምራ አብረው ተገኝቷል ማለት ነው። ለምሳሌ ምን አለ መሰላችሁ በመስጂድ ስትገባ ረካዓትን መሰገድ አለበት አይደል? ተህየተል መስጂድ ፈርድ ከሆነ ቀጥታ ፈርድህን ትቆማለህ። ፈርድ ሶላት ያቺ ተህየተል መስጂድ ረካዓቴን ምን ውስጥ ይገባል? ምን ውስጥ ይገባል? በፈርዱ ውስጥ ተካቷል ማለት ነው። ይዋጣል፣ ችግር የለም፣ ይሸፍነዋል ፈርዱ። ዑምራም ሀጅ ውስጥ ማለት ነው። ለሴት እነቺ ስትገባ አዛን ተብሏል። ረካዓትን ተህየተል መስጂድ አለብህ አይደል? እንደገባህ ቀብልያህን ትሰግዳለህ። ቀብልያ ውስጥ ምን ገብቷል ማለት ነው? ተህየተል መስጂድ ገብቷል። تحية المسجد ይገባልሃል ማለት ነው። አንድ እንደዛ ነው። አሁንም ዘጠነኛው ቀን ደረሰባቸው የዑምራ ስራ ምንም ታሰራ ግን አላማቸው ከዚህ ሲሄዱ ተመቱዕ አድርገው እንደገና ሐጅን ለማድረግ ነበር ሽሪክ ከወሰዱ በኋላ ግን ምን ምን ተፈጠረባቸው? ሀይድ መጣ። ስለዚህ ዑምራን መስራት አልቻሉ። ይጠብቁ፣ አሁንም ይጠብቃሉ። ዘጠነኛው ቀን ደረሰ። በቃ የሐጅ ስራ ጀመረባቸው። ምንም ማድረግ አይችሉም። ስለዚህ ምን ያደርጋሉ ማለት ነው? የሐጅን ስነ ስርዓት እስከ መጨረሻው ድረስ ይቀጥሉ። ዑምራ ውስጥ ይገባል። ገብቷችኋል? አሁን አሁን ገብቷችኋል? ተመትቶና ቂራን የሚባል ነገር ያዙት። ፍትህም ይኸው ነው። የፊቅህ ኪታብን ብቀሩ ይኸው ነው። ፊቅህ ነው የምንቀራውም ራሱ እየቀራን ያለው ፍቅህ ነው። ፍቅህ ነው እየቀራን ያለው። እንደዚህ ራሱን ተላሉም ፍቅህ ላይ ራሱ አይዘረዝርም። እንደዚህ ወደሊሉ ማስረጃው ለዚህ አላዛሊክ በዚህ ላይ ያለው ማስረጃ በተመቱ አህርመው ሴቶች በተመቱ አህርመው ተመቱ አልሳካላቸው ሲሉ ወደ ቂራን ይቀይሩ ለሚለው መረጃ أن عائشة رضي الله عنها عائشة حاضر حيداجي وكانت نبرت أحلت بعمرة بعمرة نبر إحرام يا أحلت إحرام عدد نبر أحل ما لم نمارسه رفع الصوت بالتلبية عند الإحرام مالتنا لبيك بالحج لبيك بالعمرة بلا نبر إحرام يا أبدا سبح الله أكبر عند من نرمان ظهر الله أكبر عند من نلوينه لو استأشن نيتا إنه لا لنارس እሷ أهلت بعمرة لبيك اللهم لبيك لبيك بعمرة ነበር ያለችው። በዑምራ ከአህረመች ምንድን ማለት ነው አላማዋ? ምን ለመስራት ነው ማለት ነው አላማዋ? ታውቁታላችሁ እኮ ቀጥታ ለበይከ ቢዑምራ ካለች አላማዋ ተመትዕ ነው ወይስ ቂራን ነው? ተመትዕ ነው። ቀድማ ዑምራን ለመስራት ነው የተዘጋጀችው ማለት ነው። አሁን እዩ አይሻ ላይ የተፈጠረው ነው። እና ረዲየላሁ ዐንሃ ሀበት ሀይባ መጣ ወካነት ነበረች አህለት ቢዑምራ ዑምራን ነበር ኢህራም ያደረገች። እዚህ መካከል የዑምራን ስራ ከሰራች በኋላ ብሬክ አድርጋ እንደገና የሀጅ ጊዜ ሲደርስ ሀጇን ለመስራት ነበር አላማዋ። ግን ሀይባ መጣ። ፈደኸለ ዐለይሃ ነቢ ሰለላሁ ዐለይሂ ወሰለም ነቢዩ ድንኳን ውስጥ ሲገቡ ይሄ ተብኪ ታለቅሳለች። ቃል አባ ማዩብኪኪ ምንድን ነው የሚያስለቅስሽ አይሻ? ለዓለኪ ነፊሲ እዚህ ላይ ነፊሲ ማለት ቢማዕና ሄብቲ ማለት ነው። ሀይድ አየች ለማለት ነው እንጂ አይሻ አልወለደችም። ኒፋሳ ከውላዳ በኋላ የሚመጣ ነው ብለናል አይደል? ቢሉገተል ዓረብ እንደዛ ነበር። አንዳንድ ጊዜ ሄጎቲን ቢማዕና ነፊስቲ ነፊስቲ ቢማዕና ሄድቲ ይመጣል። نفست ኒፋስ መጣብሽ እንዳሏት እርጉዝ አይደለችም አይሻ አልወለደችም። نفست ማለት እዚህ ቦታ ላይ ምንድን ነው? بمعنى حضت ማለት ነው። ሀይዳየሽ እንዴ አሏት። ሀይዳየሽ እንዴ አሏት። ባለት ነዓም አዎ አለቻቸው። قال እንዲህ አሏት ነብዩ ሀዛ ሸይኡን ይህ እኮ ነገር ነው። قد كتبه الله አላህ የወሰነው على بنات آدم በአደም ሴት ልጆች ላይ እኮ አላህ የጻፈውና የወሰነ የፈጠረው ተፈጥሮ ነው እና ታዲያ ምን ምን ያስለቅሱታል አሏት። ዑምራዬን ሳልሰራ ተመቱዕ ነበር የፈለኩት ዑምራዬን ሳልሰራ የሀጅ ስነ ስርዓት ሊደርስ ነው አለቻቸው። افعلي አድርጊ ችግር የለም ማይፈዓሉል ሀጅ ከሀጅ ሁሉ የሚያግዳት መስሏት ነው እሷ افعلي አድርጊ አይዞሽ ما يفعل الحاج አንድ ሐጃጅ የሚሰራውን ስራ ሁሉ አብረሽ ተንቀሳቀሽ ሐጃጆች ጋር ገይረ ነገር ግን አላ ተጡፊ ቢልበይት በይቱላህን ብቻ እንዳትጠውፊ አሏል። በይቱላህን ብቻ እንዳትጠውፊ። ገና የሐጅ ስራ እኮ አልደረሰም። የሐጅ ስራ ገና አልደረሰም። ግን እሷ የፈራችው ነገር ምንድን ነው? ኡምራን ለብቻዋ ካልሰራት የሐጅ ስራ ሊደርስብኝ ነው። የሐጅን ስራ ብቻ የምሰራ ከሆነ ደግሞ ከሐጅ በኋላ ኡምራ የለም በቃ አንድ ነገር ሰርቼ ልሄድ ነው ብላ ነው ዑምራዋንም ለብቻ መድከም አለብኝ፣ ሐጅንም ለብቻ መድከም አለብኝ። ነብዩ አለይሂ ሰላቱ ወሰላም እዚህ ላይ ያሏት ነገር ነበር። የሐጅ ስነ ስርዓቷን ከጨረሰች በኋላ ዑምራን በተመቱ እንደፈለገችው አላደረገችም። ዑምራን ሳትሰራ የሐጅ ጊዜ ገባባት፣ ሐጅን ሰራች። ስለዚህ ዑምራሽ እኮ ውስጥ ይገኝልሻል፣ ችግር የለም ሲሏት ነብዩ አለይሂ ሰላቱ ወሰላም ምን አለቻቸው? ሂየ ሸይኡን አለች። ኦ ውስጤ የሆነ ነገር እየተሰማኝ ነው አለች። ለምን ሰዎች ቢዑምረትን ሙስተቅላ ወሐጅ ሙስተቅል ነፃ ዑምራና ነፃ ሀጅ ለየብቻ ለብሰው ይሄዱ እኔ ግን ሀጅ ውስጥ ዑምራ ይገባል። አአ እኔ ለብቻ ዑምራውን መስራት አለብኝ አለች። ወንድሟን ሂድና አብዱራህማን ሂድና ኢህራም አስተርጓት ሲራን አሉ። ኢህራም አስተርጓት መጣ። በነፃ ለብቻ እንደገና ዑምራ አደረገች። በኋላ ሐጅን ስነ ስርዓቱን ከጨረሰች በኋላ ግን ይበቃል ብለዋት ነበር። ነብዩ አለይሂ ሰላቱ ወሰላም ውስጥ ይካተታል ብለዋት ነበር። በነፃ መልፋት አለብኝ አለች። ለዑምራዋ ራሱ ልፋት ያስፈልግም እና ነብዩ አለይሂ ሰላቱ ወሰላም ወደ ምን እንድትቀየር አደረጓት ማለት ነው እ አልገባሽ ወደ ምን እንድትቀየር አደረጓት ነብዩ አለይሂ ሰላቱ ወሰላም። መጀመሪያ በቂራን ነበር አህረማ የመጣች በተመቱዕ ነበር። ዑምራዋን ከሰራች በኋላ ሀጅ ጊዜ ድረስ አምስት ቀንም ልዩነት ይኑር ሶስት ቀንም ይኑራት ሶስቱን ቀን break ለመውሰድ ነበር አላማዋ። አላማዋ እንደዛ ነበር። ግን ሀይድ መጣ። ምን አድርገው አሏት ነው ያለ ሶላት ይሰራ እፍዓሊ ማ የፍዓሉ ልሓጅ ሐጃጅ የሚሰራውን ስራ ሁሉ ስሪ ዝም ብለሽ ገይራ አላ ተቁፊ ብልበይ ቤቱላህን እንዳትጠውፊ አሏት። ቤቱላህን ካልጠወፈች ዑምራ ትሰራለች እንዴ? ዑምራውን ትሰራለች አትሰራውም። ዑምራ ካልሰራች በቃ የግድ ሀጅ ብቻ ነው የምታደርገው ማለት ነው። ዑምራ ቀረባት። ለምን ገይራ አላ ተጥፊ ቢልበይት ተብላለች። ጠዋፍ እንዳታደርጊ። የኡምራ ዋናው ስራ ደግሞ ጠዋፍና ሰዕይ ነው። ጠዋፍ ካላደረገ ሰዕይ የለም። ስለዚህ የኡምራው ስራ ተዘጋ ማለት ነው። ምን እስከሚደርስ የሀጅ ስነ ስርዓት እስከሚደርስ የሀጅ ስነ ስርዓት ዝም ብለህ ስራ ያለው እዛ ውስጥ ይገባል። አሁን ከምን ወደ ምን መጣች ማለት ነው አይሻ? ይህ እኮ ትልቅ ማስረጃ ነው። ከምን ወደ ምን መጣች? من التمتع إلى القران ከተመቱዕ ወደ ቂራን መጣች ማለት ነው። የሴቶች የሀይደኞች ቂራን ደግሞ ምን አይነት ነው ተባብለናል። አይ ካልገባችሁ አለቃችሁ። የሀይደኞች ቂራን ምንድን ነው ብለናል? የኡምራው ስራ ሙሉ በሙሉ እምን ውስጥ መግባት ነው፣ ሀጅ ውስጥ መግባት ነው። የነብዩ ቂራን ደግሞ ምን አይነት ነው ብለናል? መጀመሪያ እንደገቡ ጠዋት አድርገዋል። ከዛ ሳይ አድርገው ጸጉራቸውን ከመላጨታቸው ወይንም ከማሳጠራቸው ተቆጠቡና ምን እንዳደረጉ ቀጠሉ ሙህሪም እንደሆኑ ቀጠሉ። እስከ መቼ ድረስ የሐጅ ስነ ስርዓት እስከሚጀምር ብሬክ አልወሰዱም ማለት ነው። እዚህ መካከል እረፍት አልነበራቸው። ሙህሪም ናቸው። ግልጽ ነው። ይሄ ይሄ ግልጽ ነው። وفي حديث وفي حديث جابر المتفق عليه አሁንም ከጃቢር የተዘገበ ሐዲስ አለ ሙተፈቅ عليه ነው ቡኻሪ ሙስሊም ዘግቦታል የላይኛውንም ቡኻሪ ሙስሊም እንደዘገቡት ሁሉ ያይሻል ثم دخل النبي صلى الله عليه وسلم የአይሻ እንትን ነው ቂራንና ተመቱዕን የሴቶችን እንትን አቅጣጫ ያሳየን የአይሻ ክስተት ነው። እያንዳንዱ ቦታ ላይ የእያንዳንዱ ሰሐቢያ ክስተት አለ። እዛ ነው በጣም ደሊል ብዙ ያለው ይቻላል። አለ አይሻ አይሻ ጋር ገቡ ይላል ጃብር ደግሞ አኢሻ ጋር ሲገቡ ፈወጀደሃ ተብቲ ስታለቅ ታገኟል። ፈቃል አሏት ሲ ምንድን ነው ምን አገኘ ምን አጋጠመሽ አሏት። ታለቅሳለች ሲገቡ ድንኳኖች ሲገቡ ታለቅሳለች። ፈቃል ሲ ምን ሆነሽ ነው? ምን ሆነሽ ነው የምታለቅሽው አሏት። እላይ ምን ነበር የሚለው ያንኛው ቃል ማዩብ ማዩብኪኪ ነበር። ምንድነው የሚያስለቅሰሽ ነበር ላይ። ይህንኛው ደግሞ ሌላ ዘገባ ነው። ማሻእኑኪ ምን ሆነሽ ነው? ለምን ታለቅሻለሽ አሏት። ቃለት አለቀስኩ ሸእኒ ጉዳይማ አኒ ቀድ ሄድቱ አይዳየሁኝ አለቻቸው። እዚህ እሷ ናት የነገረቻቸው። እላይ ደግሞ ለአለሁ ሂድ ለአለሁ ነፊስቲ ለአለሁ ሂድቲ ነበር ያሏት። አይዳየሽ እንዴ ነበር ያሏት። እዚህ ደግሞ ፈእኒ ጉዳይማ አኒ እኔ ሄብቱ ሀይዳ አዩሃ ረሱላላህ ወቀድ ሐለናሱ ሰዎች ተፈተዋል፣ ወለም አህሉል እኔ ግን አልተፈታሁም ማለት ነው። ሰዎች ተፈተዋል ምን ማለት ነው? ለግሬት ተዘጋጅተዋል። ያ ማለት ምን ማለቷ ነው? ተመቱዕን ዑምራቸውን ሰርተው ግሬት ለመውሰድ እየተዘጋጁ ነው። እኔ ግን አሁንም ሙህሪም ነኝ። ለምን ዑምራውን መስራት አልቻልኩም ጠዋትን ስለማውቀው ሀይድ መጣብኝና አለቻቸው። ሸእኒ ጉዳይ አኒ ሄብቱ እኔ ሀይድ አየሁኝ ወቀድ ሐለናቱ ሰዎች ተገላግለዋል፣ ተፈተዋል። ዑምራቸውን ሰጥተው እስከ ሀጅ ድረስ ያለውን ብሬክ ለመውሰድ ተፈተዋል አለች። መፈታት ማለት ከነበሩበት ከሀጅ ኢህራም መውጣት ይላል ይባላል። ተሐሉል አልአወልና ተሐሉል ሳኒ የሚባል አለ ማለት ምንድን መፈታት ማለት ምንድን ነው? የኡምራን ስራ ጨርሶ አጠናቆ እስከ ሀጅ ስራ ድረስ እስከ ሀጅ ስነ ስርዓት ድረስ ጊዜ ድረስ ያለውን ጊዜ ምን ማድረግ እንደ break መውሰድ ማለት ነው። እንደ ነጻ ሰው ነው የሚንቀሳቀሰው። በኢህራም ሐራም የሚሆን ነገር ሁሉ ሐራም አይሆንበትም። ያ ነው ተሐሉል ማለት። وقد حل الناس ሰዎች ተፈተዋል። ኡምራቸውን አጠናቀው እስከ ሀጅ ስራ ድረስ እረፍት እያደረጉ ነው። ولم أحلل እኔ ግን ኢህላል አላደረኩም አለቻቸው። እኔ አልተፈታሁም እንደዛው መሆሬም እንደወኩ ነኝ አለቻቸው። ወለማ ጡፍ ቢልበይት በበይቱላህ እኮ አልጠወቅኩም ያ ረሱላህ አለ አለቻቸው። ወናሱ ሰዎች ደግሞ የዘሃቡን እየተጓዙ ነው ኢለል ሐጅ የሐጅ ስነ ስርዓት ሊጀምሩ ነው ያ ረሱላህ አለቻቸው። አልአን ይኸው አሁን እኮ የሐጅ ስነ ስርዓት ሊጀምሩ ነው። እኔ ገና ከዑምራው እንኳን አልተፈታሁም ተመቱ የተበላሸ አለቻቸው። ፈቃል እንደሃባ እነ ሀዛ ይህ እኮ የአንቺ ችግር አይደለም፣ ምን ያጨናንቅሻል? ይምጣ፣ አይዞን ችግር የለም። ዑምራውንም አትስሪ፣ አትሰኪ፣ ምን ችግር አለ? ወናሱ የዛሃቡን ኢለል ሐጅ አልአን ብላችሁ ተነግራቸው ፈቃል እነ ሀዛ ይህ እኮ አምሩን ጉዳይ ነው ቀድ ከተበሁላህ አላህ የወሰነው የሆነ አላበናቲ አደም በአደም ሴት ልጆች ላይ የተወሰነ ተፈጥሯዊ ግዴታ ነው። ስለዚህ ፈቅተሲሊ ዝም ብለሽ ገላሽን ታጠቢና ثم አህሊ ኢህላል አድርጊ ኢህራም አድርጊ። ለምን ማለት ነው? ለምን ለሐጅ ተዘጋጅ። በቃ ዑምራው አልሰራችሁም ማለት ይቅርብሽ በቃ ለምን ዑምራው መስራት አልቻለችም? ጠዋት ማድረግ አትችልም፣ ኃይለኛ ናትና። እዛ ገላሽን ታጠቢና ثم አህሊ ከዛ ኢህላልሽን አድርጊ። ኢህላል ማለት ምንድነው ተባብለናል? ኢህራም ማለት ነው። ለሐጅ ኢህራም አድርጊና ለሐጅ ተዘጋጅ አሏት። ፈፈዓለት አደረገች። አኢሻ ገላዋን ታጠበች፣ ሐጇን ኢህራም አደረገች። ወወቀፈት አልመዋቂፈ ኩላሃ የመቆሚያን ቦታ ሁሉ እየሄደች ቆመች። ውቁፈል አረፋ ውቁፍ ቢልሙዝደሊፋ ውቁፍ ቢልሙዝደሊፋ ፊልሚና ማለት ነው አልሐራም ምን ተፋዓለት አደረገች እንደተባለች ገላዋን ታጠበች፣ ሐጇን አህረመች፣ ዑምሯን አልሰራችም። አንድም ነገር የሰራችው ነገር የለም። ሐጅ እንትኑ ሐይዷ አግዷት ማለት ነው። ያኔ ያስለቀሳት ወወቀፈት ልመዋቂፍ የመቆሚያን ማዕከላት ሁሉ ቆመች። ለምሳሌ የመቆሚያ ማዕከላት አንደኛው ማን ነው? አረፋ ላይ በዘጠነኛው ቆመች። ከዛ ማታ አዳሯን የት ሄደች? ሙዝደሊፋ መጣች። ጠዋት የት ሄደች? በአስረኛው ሚና። ይሄ ማለት ነው። በስምንተኛው ማታ የት ነው የሚያድሩት? ሚና ያድራሉ። በስምንተኛው ማታ ዘጠነኛውን ቀኑን የት ይውላሉ? አረፋ ማታ ከመግሪብ በኋላ የት ይመለሳሉ? አይ ከገባች በኋላ ሙዝደሊፋ። ከሙዝደሊፋ በአስረኛው ጠዋት የት ይሄዳሉ? ሚና መልሰው ስምንተኛው ቀን ያደሩበት ማለት ነው። እዛም የሚሰራለ። ስለዚህ አኢሻ ይሄ ሁሉ አላገዳትም። ለምን ጠዋት ብቻ ነው ሀይድ የሚከለክለው። ከዛ ውጭ ያሉ የሀጅ process ኦች ሁሉ ይሰራሉ። ጧራ የሚያስፈልግበት ስለሌለ ማለት ነው። ፈፈዓለት አደረገች ወወቀፈት ልመዋቂፍ የመቆሚያ ማዕከል ሁሉ ቆመች። ኩላሃ ሙሉ በሙሉ ሀታ ኢዛ ጠሁረት እስከ ጸዳችበት ሰዓት ድረስ ይህን ፕሮሰስ እየሰራች እያለ ሀይዷ ተጠናቀቀ። ከዛም በኋላ ጠዋፈት ቢልካዕባ ካዕባን ጠወፈች። ወቤት ሶፋ ወልመርዋ በሶፋና በመርዋ በሁለቱ ተራሮች መካከል ደግሞ ሰባት ጊዜ ተመላለሰች። ثم قال ከዛ እንዲህ አሉ ነብዩ አለይሂ ሰላቱ ወሰላም ቀድ ሐለልቲ ተፈተሻል፣ በአንድ ላይ ተገላግለሻል አሏት። ምን ሐጅኪ ሐጅሽንም ጨርሰሻል፣ ወዑምረቲኪ ዑምራሽንም ጀሚዓን በአንድ ላይ ጨርሰሻቸዋል አሉ። አአ አለች እንደ እኔ የሰራሁት እኮ ሐጅ ስነ ስርዓት ነው፣ እዚሁ ውስጥ ዑምራው ገብቶልሻል አሏት። ከዛ ተናል በአንድ ላይ ምን ሆነ ማለት ነው። ቂራን ማለት ምን ማለት ነው? ማጣመር ጥምረት ማለት ነው። አንድ ላይ break ሳይኖር ማጣመር ማለት ነው። አጣመረቻቸው ዑምራው እምኑ ተገኘላት ሐጁ ሐጁን ስትጨርስ ምንንም አብራ ጨረሰች ማለት ነው። ኡምራውንም ሐጅንም አንድ ላይ ጨረሰች ማለት ነው። ምን ብላለች ብያችኋለሁ? አይሻ ምን አለች? አይሻ እንደዚህ ሲሏል ኢንተሃ እዚህ ይጠናቀቃል። የማን ንግግር ነው? ከኋላ ማን ብለን ነው የጀመርነው? ፊልሞኒ ማለት ቃለ ፊልሞኒ ብለን ነው የጀመርነው። አቂራና ተመቱ ይሄን ይመስላል። ተመቱ ምንድን ነው? ተመቱ ምንድን ነው? ተመቱ ማለት የኡምራን ስራ መጀመሪያ እንደገባ የኡምራ ስራ ይሰራል። እሱም ደግሞ ጠዋፍ ነው። ከዛ بين الصفا والمروة ሰዓይ ነው። እዚች ላይ ነው በቃ ማወቅ ያለባችሁ። ጠዋፍን ያደርጋል፣ ሰዕዩን ያደርጋል። ተመቶ ነው ቂራ ትለኛለህ። ተመቶ ነው ካልኩ ጸጉሩን ይስተካከላል ወይ ይላል አለ። ተመቶ ከሆነ ይሆን እስከ ስራ ድረስ ምን ያደርጋል ማለት ነው? break ይወስዳል። break ማለት ምን ማለት ነው? እ ሽቱ ይጠቀማል። ኢህራም በማድረግ ሐራም የሆነበት ነገር ሁሉ ሐላል ይሆንበታል። normal እንደ ሰዑዲ ነዋሪ ነው። በቃ እንደ ነጋዴ ይንቀሳቀሳል። ብሬክ ተመሽዑ ማለት እስከ ሀጅ ስራ ድረስ። ከዛ ደግሞ ሐጁ ጊዜ ሲደርስ ሐጁን ኢህራም አድርጎ የሐጅን process ይከፍታል። ይቺ ምን ትባላለች? ተመሽዑ ቂራን ማለት ቂራን ማለት እንደገባ ሰውዬ ወንድ ከሆነ እንደገባ ምን ያደርጋል? ጠዋት ያደርጋል። ከዛ ተዕያ ያደርጋል በነፍስ አልመርዋ ሳይቆረጥ ሳይስተካከል ምን እንደሆነ ይቀጥላል። ሙህሪም እንደሆነ ሙህሪም እንደሆነ ይቀጥላል። መሐረማት ነገሮች ሁሉ ሐራም ይሆንበታል። ይሄ ቅራር ነው። ከዚያ ሀጅ ስነ ስርዓቱን ይጨርሳል። መጨረሻ ላይ ሲያጠናቅቅ ያው ይፈታል በአንድ ላይ ከሀጅም ከኡምራውም ማለት ነው። እሺ ሀይደኛ ከሆነች ደግሞ ምንድን ነው የምታደርገው? እሷም ቅራን ይባላል። ሙተመትዕ ሆና ከሄደች ወደ ቅራነት ተቀይሯል። ሙቅሪና ከሆነች ደግሞ ማሻአላህ መጀመሪያ እሺ ምን ታደርጋለች? እሷ እንደ ገባች ልክ መካ ስትደርስ ሀይድ መጣ ትታጠብና በቀጥታ በስምንተኛው የሀጅ ስነ ስርዓትን ትጀምራለች process ኡን። የዑምራውን አልነካችሁ፣ ዑምራውን አልነካችሁ። ስለዚህ ሀጅ ስነ ስርዓትን ጨርሳ ስታጠናቀቅ ምንን አጠናቀቀች ማለት ነው? በአንድ ላይ ከአኢሻ ረዲየላሁ ዐንሃ። አይሻ ግን ለብቻ ሰርታለች ማለት እ አፍዶሉ አፍዶሉ ማሻአላህ ሀዚህ መስአለቱ ነቢይሃ ጥያ ምን ምን ብለዋል መሰላቸው ዑለማዎች በሁለት ነው የተከፈሉ ዑለማዎች በሁለት ተከፍለዋል። ሐተል ሙሐዲሱን ምን አሉ? ቂራን ይበልጣል። ለምን? ለአን ነብይ ሰለላሁ ዐለይሂ ወሰለም ፈዓለ ነብዩ ሰርተውታልና ቂራን ይበልጣል አሉ። ቂራን ይበልጣል አጣምሮ ያለምንም ብሬክ ዑምራን እንሰራለን፣ ከዛ ሐጅን ይሄ ይሻላል አሉ። ለምን? ነብዩ አድርገውታልና። ከፊል ሰዎች ደግሞ ምን አሉ መሐዲሶች አአ ለው ተድበርቱ ለው ተቅበልቱ መስተድበርቱ ለተመታዕቱ ብለዋልና ተመትዑ ይበልጣል ብለዋል። ሌሎች ደግሞ አአ ይህ ማለት እኮ ተመትዑ ይበልጣል ማለት አይደለም አሉ እነዛኞቹ ነብዩ አለይሂ ሰላቱ ወሰላም የሰሃቦቹን ልብ እንዳይሰበር እንጂ ተመቶ ስለሚበልጥ አይደለም ብለው መልሰዋል። አይ ነብዩ ሰሃባቸውን አይሸውዱም ይበልጣል ብለዋል፣ ይበልጣል ብለዋል። ስለዚህ ምን ይበልጣል? ተመቶ ይበልጣል ያለዋል። ተመቶ አሁንም እኛ ስንሄድ የምናደርገው ለማንኛውም ስነ ስርዓት ራሱ ለሶብርም የትኛው ይሻላል? ተመቶ ነው የሚሻለው። ምክንያቱም break ትወስዳለህ መካከል አንተ እኮ ቀድመህ ከወር በፊት እኮ ከሄድክ አደጋ እኮ ነው። ከወር በፊት የምትሄድ ከሆነ እንደገባህ በአንድ ቀን ዑምራውን ስራ ትጨርሰዋለህ። ጧፍ ታደርጋለህ፣ በዛ ወጥተህ በበር ሰዕይ ታደርጋለህ፣ ጸጉርን ትስተካከላለህ፣ አለቀ። ዑምራ ጨረስክ። እዚህ መካከል ሙህሪም እንደሆንኩ ልቀመጥ። ጸጉርህ እንዳይነጭ ጥንቃቄ ማድረግ አለብህ። ሽቱ መጠንቀቅ አለብህ። ሚስት አብራ ካለች መጠንቀቅ አለብህ። በጣም ብዙ ነገር ነው የሚያጋጥመው። ስለዚህ የትኛው ይሻላል? የቱ ይሻላል? ኧረ ተመቶ በቃ አሁን ገባችሁ ማለት ነው። قال العلامة ابن القيم في تهذيب السنن تهذيب السنن የሚባለው ኪታባቸው ላይ እብኑ القيم እንዲህ ይላሉ። ሁለተኛው ጥራት 303ኛው ገጽ ላይ እንዲህ ይላሉ። ወልአሐዲሱ ሰሒሐቱ ሰሒህ የሆኑ ብዙ ሐዲሶች ሰሪሐቱን እጅግ በጣም ግልጽ የሆኑ ሐዲሶች አሉ። ሰሒህ የሆኑ ሰሪሐ የሆኑ ሐዲሶች አሉ። ሰሒህ ማለት ጠንካራ ሐዲስ ማለት ነው። ጠንካራ ሐዲስ ሰሪሐ ግልጽ የሆነ ትርጉማቸው የማያሻማ ምን ቢአነሃ አይሻ አሐለት አወለን መጀመሪያ እህራም ያደረገችው የዑምራ ዑምራ ነው። መጀመሪያ ዑምራ ልትሰራ ነው የተዘጋጀችው። ثم أمرها رسول الله صلى الله عليه وسلم ከዛ ነብዩ አዘዟት። ለማ ሐበት ሐይድ ባየች ጊዜ አዘዟት። ምን እንድታደርግ አንቱ ሂለ ቢልሐጅ ሐጅሽን እንደገና እህራም አድርግና የሐጅን ስነ ስርዓት ጀምሪ አሏት። ፈሳረት ሆነች አይሻ ቃሪነተን ቃሪና ሆነች ማለት ነው። አንድ ላይ አጣምራ ሰራቻቸው። ወሊሃዛ ለዚህም ነው ቃለ ለሀ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ያሏት ምን አሏት? የክፊኪ ይበቃሻል ጠዋፉኪ አንድ ጊዜ የምታደርጊው ጠዋፍ ቢልበይቲ በበይቱላህ የምታደርጊው አንድ ጊዜ ጠዋፍ ወበይነ ሶፋ ወልመርዋ በሶፋና በመርዋ መካከል የምታደርገው አንድ ጊዜ ሰዓይ ይበቃሻል። ለምንና ለምን ለሐጅኪ ለሐጅሽና ወዑምረቲኪ ለዑምራሽ አንድ ላይ ይበቃሻል ብለዋታል ነብዩ አለይሂ ሰላቱ ወሰላም። ሶሒህ ሐዲሶች አሉ ሶሪሕ ግልጽ የሆኑ የማያሻሙ ሐዲሶች አሉ እያሉ ነው ብኑ ቀይም ነዓት በጣም ነዓት አሁን ራሱ ላይ እየቀራ ነው ማለት ነው ሶሪሕ ነው ሙተፈቅ አለህ ነው ሶሪሕ ነው ትርጉሙ የማያሻማ በጣም ግልጽና ግልጽ የሆነ ሐዲስ ነው ያለው ብዙ ሐዲሶች አሉ እያሉ ነው አይሻ ምንድን ነው የሰራችው ማለት ነው ቂራን ነው መጀመሪያ ተመትቶ ነበር ኢህራም ያደረገችው ሀይድ ሲመጣባትና ዑምራዋን አላሰራችን ምን አደረገች ሐጅሽን ኢህራም አድርጊና ዝም ብለሽ ቀጥይ። አንድ ጊዜ የምታደርጊው ጠዋት ስለ ዑምራውም ስለ ሐጅም ይሆናል። ኋላ ላይ ጠዋት ላይ ሰባው ማለት ነው። ሀከዛ ግልጽ ነው አይደል? ይቀራል ቅራንና ተመስኩን ተናገሩ ብትባሉ ትነገራለች እ አምስተኛ አምስተኛ እንትን በጣም ትገባችኋለች። ይሄን ከቀራችሁ በኋላ ብሉህ በቃ ጀምዑን ጨርሶታለች። ተንቢሃ ጨርሳላችኋለች። ሙሉ ብሉግም ይሁን ቡኻሪንም ቅሩ፣ ሙስሊምንም ቅሩ። በቃ ሌላ ነገር አዲስ ነገር አታገኙ። ቂራንና ተመጥቶ በዚህ ነው ቁጭ የሚያደርግላችሁ። ምክንያቱም ይሄ ፊቅህ ነው፣ ሀዲስ ሳይሆን ያለው ፊቅህ ነው። ፊቅህ ማለት ደግሞ ከሐዲሶች ሁሉ ጨምቆ የሚያስተላልፉት አንድ ወጥ የሆነ እንትን ነው። ሐዲስ ስትቀሩ አንድ ሀዲስ ብቻ ነው የምትቀሩ። ሀዲስ ሲቀራ ፊቅህ ስትቀሩ ግን ሁለት ነገር ነው የምትቀሩት፣ የቡኻሪንም የሙስሊምንም በአንድ ላይ ጀምዕን ነው የምትቀሩት። ይሄ ጀምዕ ነው እየቀራ ያለ ይቀርባል። በጣም ያዙት። ብሉግን በዚህ ትሞክሩታላችሁ። አምስተኛ ማ ተፈዓልሁ መርአ እንደ ኢሕራም በኢህራም ጊዜ አንድ ሴት ልጅ ምን ማድረግ አለባት? ኢህራም ስታደርግ ሐጅም ይሁን ዑምራን ስትጀምር ምን ማድረግ አለባት? ጭራና ተመጡ ግልጽ ነው አይደል? ተፈዓሉ ታደርጋለች አንድ ሴት ማ ተፈዓሉሁ ልመርአ ሴት ልጅ የምትፈጽመው እንደ ኢሕራም ኢሕራም ስታደርግ ተፈዓሉ ታደርጋለች። ከማ የፈዓሉ ረጁሉ አንድ ሰው የሚያደርገውን ታደርጋለች። ምን ሐይቱ ለቅሲሳል ገላዋን መታጠብ ይመስል ትታጠባለች። ወተንዚፍ ጽዳትን ይመስል ንጽህና ተንዚፍ ታደርጋለች። ጥፍሯን በመቁረጥ የተለያየ ፀጉር በማስወገድ ምናምን ከእህራም በፊት ማለት ነው። እነዚህን process ኦች ሁሉ ታስኬዳለች። ተፈዓሉ ከማ የፍዓሉ ረጁሉ ወንድ من حيث الاغتسال ገላትበትን ይመስል ወተንቢጥ መጽዳዳትን ይመስል وبأخذ በመያዝን ማ ተሕታጅ ለአኽዚህ መያዝ የሚያስፈልገውን ነገር ትወስዳለች። መውሰድ የሚያስፈልገውን ነገር ማስወገድ ማለት ነው። በቃ أخذ ማለት እዚህ ቦታ ላይ ወቢአኽዚ በማስወገድን ማ ተሕታጅ ለአኽዚህ ማስወገድ የሚያስፈልገውን ከሰውነቷ ላይ ማስወገድ ለምሳሌ ሚን ሸዕሪን ትርፋትርፍ ፀጉሮችን ይመስል ወዝፍሪን ጥፍርን ይመስል ወቀጥዕ ራኢሓቲን ከሪሃ አጸያፍና አስቀያሚ የሆኑ ጠረኖችን ይመስል ማስወገድ አለባት። መቼ? እንደ ኢሕራም ከኢሕራም በፊት ከኢሕራም በፊት ነው ማስወገድ አለባት። ጸጉር ኢሕራም ካደረጉ በኋላ አንድ ጸጉር መነቃቀል የለበትም። ጥንቃቄ ይደረግበታል። ከዛም በፊት ግን ቅድስት ብለን ነው መጀመሪያ ሐጅ ስነ ስርዓት ውስጥ የምንገባው ጥፍር ሳይቀር ቆራርጠን ማለት ነው። ልክ እንደ ኢሕራም ነው ያለን። በኢህራም ጊዜ ነው። ለኢህራም እየተዘጋጀች ባለበት ሰዓት ነው። ገላዋን ትታጠባለች፣ تنظيف ጽዳት ትጽዳዳለች፣ ወዲ አክቢ ታስወግዳለች። ማተስታጅል አክቢ ማስወገድ ያለባትን ነገር ሚሻሪን ትርፋ ትርፍ ጸጉርን ይመስል ወግስርን እፍርን ይመስል وقطع رائحة ጠረንንም ማስወገድ አለባት። ከይሃ መጥፎ ጠረንንም ማስወገድ አለባት። ለምን لئلا تحتاج አሁን እንደ ኢህራም ከኢህራም በፊት ይህን ጥንቃቄ የምታደርገው ለአላ ተሕታጅ እንዳያስፈልጋት ነው። ኢላ ዛሊክ ጸጉርን ማስወገድ፣ ጥፍርን መቁረጥ፣ ሽታን ማስወገድ እንዳያስፈልጋት ነው። መቼ የሀሊ ኢሕራሚሃ በኢሕራም ጊዜ በኢሕራም ጊዜ እንዳያስፈልጋት ነው። በኢህራም ጊዜ ደግሞ ጸጉር መነቃቀል ክልክል ነው። ነብዩ አለይሂ ሰላቱ ወሰላም ጸጉራቸውን ተልቢድ አድርገውት ነው የቆዩት። በማስያዣ ነገር እንትን ነገር ማለት ነው። ጸጉሩ በማይንቀሳ እንትን እንዳይነጫጭ የሚያደርግ ነገር አስይዘውት ነበር። መጀመሪያ እርስ በርስ ጸጉሩን ብያ ተልቢድ ይባላል። እንደ የሆነ እንደ ሙቅ እንትን ነገር ምን ልበላችሁ ጸጉር በአንድ ላይ ማያያዝ ያለ አሁን ጸጉራችን እኮ የሚያያይዘዋል በአንድ ላይ እንዲያ ጸጉር እንዳይነቃቀል የሚያደርጉበት አለ። ይሄ ለአላ ተህታጀ ኢላ ዛሊክ እንዳያስፈልጋት ማለት ነው። ሴት ቀድማ ማድረግ አለባት። ለአላ ተህታጀ ኢላ ዛሊክ እስካሁን ያልነው ነገር እንዳያስፈልጋት መቼ ያለ ኢህራም ኢህራም ካደረገች በኋላ እንዳያስፈልጋት አሁኑኑ ቀድማ ታድርግ። ከኢህራሙ በፊት ጸጉሯንም ትርፋ ትርፍ ጸጉር መጥፎ ጠረንን ጥፍራ ጥፍር ነገር ታስወግድ። አሁን ይቀድማል። ያላ ተፍታጅ ሊያስፈልጋት ላዛልክ ያለ ኢህራም ይሃ በኢህራም ሰዓት ይሄ ይህች ሴት መምኑዓት ሚንሁ ተከልክላለችና በኢህራም ሰዓት ጸጉር መቁረጥ አይቻል ጸጉር መላጨት የለም። ኋላ ላይ ነው የሚገላገሉት። መቼ የሐጅ ስነ ስርዓቱን process ካለቀ በኋላ ትርፋ ትርፍ ጸጉርንም ሆነ ዋናውን ጸጉር ማስወገድ ይችላል ይቻላል في حال الإحرام ግን መምኑዓ ስለተከለከለች ቀብለ الإحرام ከኢህራም በፊት ማስወገድ ያለባትን ነገር ታስወግድ። ገብቷችኋል አይደል? ወኢዛ ለም ተሕተጅ ካላስፈለጋት ደግሞ ኢላ ሸይእ ምንም ነገር ካላስፈለጋት ጥፍርን መቁረጥ ካላስፈለገ ትርፋ ትርፍ ጸጉር ከሌለ የብልት ጸጉር ይመስል የብልት ጸጉር ይመስል የመሳሰሉ ጸጉሮች አሉ። ይሄ ወኢዛ ለም ተሕተጅ ካላስፈለጋት ኢላ ሸይእ ምንም ነገር ማስወገድ ንጹህ ከሆነች መጀመሪያም ምን ዛሊክ ፈለይሰ ቢላዚ የለባትም አይወጅብባትም። የግድ በቃ ለሱናው ጥፍር የለነካከው አይባልም። ላዚም አይደለም። ለንጽህና ነው። ንጽህናው ካለ የሀጅ ዋና ስራ ብላችሁ እንዳትወስዱት እያሉ ነው ሸኹ። ገባችሁ? የሀጅ ስራ ቢሆን ኖሮ ለምሳሌ ፀጉር ማስወገድ የሀጅ ስራ ነው። የሀጅ ስራ ነው ከኋላ ላይ ማለት ነው። ኋላ ፀጉር መላጨት አለ። ጠዋፍ ራሱ ጠዋፍም ጠዋፍም አድርገን ወይንም ዑምራ ጊዜ ምን እናደርጋለን? ፀጉር ይላጫል ወይም ደግሞ ምን ያደርጋል? ይቆረጣል አይደል? ሰውየው ምንም ጸጉር ባይኖርበት አንድ ጸጉር ባይኖር መላጣ ቢኖር ቢሆን ምን ያድርግ ይላሉ? አመረል ሙሳ አላ ረእሲ አመረል ሙሳ አላ ረእሲ ምላጩን ዝም ብሎ በራሱ ላይ እንደዚህ ያስችል ይላሉ። ለሱ ነው። ለምን ንፉክ ስለሆነ ስራ ስለሆነ። አሁን ግን ይሄ ስራ ስላልሆነ ከሌለባት የለባትም በቃ ለንጽህና አልገባችሁም? አልገባችሁም? ወኢዛ ለም ተሕተጅ ካላስፈለጋት ምንም አስወገድ ኢሕራም እየተዘጋጀች እያለ የምትቆርጠው ነገር ከሌለ ምን ذلك فليس بلازم ላዚም አይደለም የግድ ያለውን ነገር ትፈልጋለህ ወለይሰ ሁ አይደለም ይህ ስራ ምን ኸሳኢስ الإحرام የኢህራም ተግባርም አይደለም ችግር የለም ወላ በእሳ ችግር የለባትም አንድ ሴት አንተ ተጠየበ ሽቱ ብትጠቀም ሲበደኒሃ ሰውነቷ ላይ የሚሸት ነገር መጠቀም ትችላለች። ሲበደኒሃ ሰውነቷ ላይ ቢማ ለይሰ ለሁ በለለው ራኢሐቱን ዘክያ በጣም ጥሩ የሆነ መዓዛ የሚስብ የሆነ መዓዛ ከሌለው መጠቀም ትችላለች። የሚሸት ነገር ራሱ ያ ማለት ጠረን ጠረናችን ይበለሻሽ ማለትም አይደለም። መከላከያ ልትጠቀም ትችላለች። በጣም ባይሆን ራኢሐተን ዘክያ ያለበት መሆን የለም። ጥሩ መዓዛ ያለው ነገር መሆን የለበትም። ጥሩ መዓዛ በጣም የሚያውድ መዓዛ ማለት ነው። የሚያውድ መዓዛ መሆን የለበትም። ራኢሐተን ዘክያ ምን ላጥያድ ከሽቶች ውስጥ ራኢሐተን ዘክያ ያለውን ግን አትጠቀም። በጣም ጥሩ መዓዛ ያለው ማለት ነው። ለምን ለሐዲስ አኢሻ የአኢሻ ሐዲስ አለ አይሻ ሐዲስ ምን ትላለች? አይሻ የሚሸት ነገር ተጠቅመዋል፣ ሴቶች የሚሸት ነገር ተጠቅመዋል። ግን ራኢሐው ራኢሐተን ዘክያ አይደለም። ራኢሐተን ዘክያ ማለት ምንድን ነው? ባጠገብህ ሲያልፍ የሚያውድ ሽታ አለ። ያ ማለት ነው ራኢሐተን ዘክያ ማለት በጣም የሚያውድ መዓዛ ማለት ነው። አይሻ ምን ትላለች? ኩና ነበር ነኽሩጁ እንወጣ ነበር ከነብዩ ጋር مع رسول الله صلى الله عليه وسلم ከአላህ መላእክተኛ ጋር አብረን ወደ ሐጅ እየሄድን እያለ فنضمد جباهنا ግንባራችንን እንቀባው ነበር ትላለች። ብልሚስኪ በሚስክ ዱቄት እጅ ላይ እናደርግበታለን ወይም ሚስክ ነገር እንቀባለን ትላለች። ሚስክ ማለት በጣም ይሸታል አይደል? ሚስክ እኮ አንድ የሽቱ አንድ አካል ነው፣ አንዱ ነው። ያንን ሚስክ እንጠቀም ነበር ትላለች። ግንባራችን ላይ እንቀባው ነበር። ፈኑደሚዱ ጅባሃና ግንባራችን ላይ እንቀባው ነበረ ብልሚስኪ ሚስክ እንቀባ ነበር። እንደ ኢሕራም በኢሕራም ጊዜ እንቀባ ነበር። ፈኢዛ አረቀት ሲያልባት እሕዳና አንዳችን ሲያልባት ይላል ካለ ምን ያደርግ ነበር ካለ ይፈስ ነበር ማለት ነው በዚህ ላይ ካለ ይጎርፍ ነበር ማለት ነው ካለ ሰይድ ማለት ጎርፍ ጎረፈ ማለት እንትና ላባቸው በዚህ ሲንትንክን ሲወርድ ማለት ነው በግንባራቸው ላይ ምን ይዞ ይንቀሳቀሳል በግንባራቸው ላይ የነበረውን ሚስቱን ይዞ ይንቀሳቀሳል ፈኑደምዱ ጅባሃና ግንባራችንን እንቀባ ነበር ብልምስኪን እንደ ኢሕራም በኢሕራም ጊዜ ፈኢዛ አረቀት ስላለባት ኢሕዳና እያንዳንዳችን ካለ ይፈስ ነበር አላወጂሃ በፊቷ ላይ ይፈስ ነበር ላቧ ምኗን ይዞ ሚስቱን ይዞ ማለት ነው ፈየራሃ ነቢ ስለ ላ ስለም ነብዩ ያዩ ነበር ሚስቶቻቸው ግንባር ላይ ያያሉ ምንም ሚስቱን ምን ይዞ ሲፈስ ላባቸው ይዞ ሲፈስ ግን ፈላ የንሃና ነብዩ አልከለከሉንም ማለት ነው ነብዩ የሚከለክሉት ሌላ ቦታ እኮ ጢብ እንዳትጠቀሙ ብለዋል። ሽቱ እንዳትጠቀሙ ከሽቱ ውስጥ ደረጃ ሰጥተዋል ማለት ነው ነብዩ። ከዚህ የምናየው ነብዩ አይተው ዝም አይሉም፣ አይተው ዝም አይሉም ክልክል ከሆነ ለምን ሚስት ትጠቀማላችሁ አልከለከልኳችሁም እንደ ይሉ ነበረ። ስለዚህ ከዚህ ላይ ምን አወጡ? ሌላ ቦታ ጢብ ሽቱ እንዳትጠቀሙ አሉ። ሚስክን ተጠቀሙ። ስለዚህ የተከለከለው ከጢብ ውስጥ ምን አይነት ነው ማለት ነው? ሁለቱን አገናኝታችሁ ነው። ነብዩ እዛ ከልክለዋል፣ እዚህ ደግሞ እኛ ተጠቅመን ዝም ብለዋል ሚስክን የከለከሉት የትኛውን ነው ማለት ነው? ለሐራኢሐቱን ዘክያ የሚያውድና ጥሩ የሆነ መዓዛ ያለው ሽቶ ነው የተከለከለው ማለት ነው። ምስኪን ይሸጣል። ምስኪን ይሸጥ ነበር አልከለከሉ ነብዩ አለይሂ ሰላቱ ወሰለም። ፈነደምዱ ጅባሃና ግንባራችን እንቀባ ነበር ምንጥል ቢልሚስኪ በሚስኪ እንደ ኢህራም በኢህራም ጊዜ ፈኢዛ አረቀት ኢህዳና አንዳችን ሲያልባት ካለ ይፈስ ነበር እንትኗ ላቧ ማለት ነው። አላውጂሃ በፊቷ ላይ فيراها النبي صلى الله عليه ነብዩ ይመለከቱ ይመለከቱ ነበር አላወናሐና ግን አልከለከሉም ረዋ አቡ ዳውድ ዘግቦታል ቃለ ሸውካኒ ቢሰሚ ለላውጧል ምን ይላሉ ስኩቱ ሰለላሁ ነብዩ ይህንን ሚስት ዝም ማለታቸው የዱሉ ይጠቁማል አለል ጀዋዝ ይበቃል ማለትም ይጠቁማል ሚስት መጠቀም ይችላሉ ማለት ነው ሚስት መጠቀም ይቻላል ከሚስትም ውጭ ራኢሐተን ዘክያ በጣም የሚያውድ ሽታ ከሌለው መጠቀም ይችላሉ ማለትም ከዚህ እንይዛለን እያለ ነው ተጓባናል ከዚህ እንወስዳለን። ሊአነሁ ምክንያቱም ነብዩ ዓለይሂ ሰላቱ ወሰላም ላየስኩቱ ጸጥ አይሉ አላባጢልን በመጥፎ ነገር ላይ ጸጥ አይሉ አላባጢል በከንቱ ነገር ላይ ነብዩ ዝም አይሉ ያስተካከሏቸው ነበር። ተባከና ግልጽ ማለት አለ ሰዓት ስድስተኛ አሁን ምን ማድረግ እንዳለባት አምስተኛ ላይ እንደ ኢህራም ጽዳት ማድረግ እንዳለባት ንጽህና ማድረግ እንዳለባት ተጠቅመናል አይተናል። የስራ አካል ነው፣ የንሱክ አካል ነው። መጽዳዳት ጥፍር መቁረጥ ምናምን ንሱክ ነው፣ ንሱክ አይደለም ማለት። ስለዚህ ከሌለ የላት ካለ ግን ታስወግደው ቀድባ። እሺ ከሽቱ ምን አይነት ሽቱ ነው የተከለከለው ብለናል? ለሐራኢሐቱን ዘክያ ምን ማለት ነው? በጣም ጥሩ መዓዛ ያለው ነው የተከለከለው። አረ ሽቱ ሙሉ በሙሉ ተከልክሏል ከተባለ የማንን ሐዲስ ታመጣላችሁ? የአይሻን ሐዲስ ስድስተኛ እንደ ንየት ኢህራም ኢህራም በምታደርግበት ሰዓት አንድ ሴት ልጅ ተኽለዑል ቡርቁዓ ቡርቁዑን ታወጣዋለች ጽምብል ማለት ነው። ወኒቃበ ኒቃቡንም ታወጣዋለች። برقوع ማለት ወአቅዋ ሚን ኒቃብ ከኒቃብ ጠንከር ያለ ከፊት ጋር በጣም የሚላቀብ ነው። ከፊት ጋር በጣም የሚያያዝ ጽምብል ማለት ነው። ጽምብሉ ማለት ነው። ይለብሳሉ እንደ ኒቃብ አድርገው ይጠቀሙበታል። ቡርቁዕ አልገባችም? ቡርቁዕ ማለት ጽምብል ማለት ነው። የኒቃብ አይነት እኮ ነው። ኒቃቡም ይለቀቅ ነው ይወርዳል። ጭምብሉ ደግሞ በፊት ልክ የተሰራ ነው ይለጠፋል። አይና የአይን ማይታ ማለት ጭምብል ወርቁንም አውጡት ብለዋል። ወኒቃብ ኒቃብንም አውጡት ብለዋል ነብዩ አለይሂ ሰላቱ ወሰላም። እንደል ኢህራም ኢህራም ጊዜ መወጣት አለበት። ወርቁም ኒቃቡም ይወጣል። ተባባል ኒቃብን ይወክላል ይወክላል። ሙቀት ከሆነ ወይ የሆነ ነገር ከሆነ ሌላ ነገር ሊያመጣ ይቻላል ይችላል ይባላል እንጂ እንትኑ እሱም ግን ወፍራም ነው። ስስ ከሆነ አፍንጫዋን ምኑን ምን የሚያወጣ ከሆነ ሌላ ነገር ሊነሳ ይችላል። ሌላ ጥያቄ ሊነሳ ይችላል። ለማንኛውም ነብዩ አለይሂ ሰላቱ ወሰላም ተናግረውታል። እንደ ንየቱል ኢህራም ኢህራም ስታደርግ አንድ ሴት ለኢህራም ስትዘጋጅ ሐጇን ዑምራዋን ልትጀምር ኢህራም ልታደርግ ገላዋን ታጥባ ልክ ስትዘጋጅ ተክለዑል ቡርቁዓ ጭምብሏን ታወጣለች። ወንቃብ ንቃቧንም ታወጣለች። ኢንካነት ከሆነች ላቢሰ ከለሁማ ለብሳ ከሆነ አጋጣሚ ኒቃብ ለባሽ ከሆነች ኒቃቧን ታወጣለች ማለት ነው። ያለበትችን ይልበል ቀብለ ኢህራም ከኢህራም በፊት ቀድማ ታወጣቸዋለች። ወሁማ ቡርቁዕና ኒቃብ ሁለቱ ማለት ነው። ወሁማ ቡርቁዕና ኒቃብ ዒቃኡ ሊልወጅሂ የፊት መሸፈኛዎች ናቸው። ፊህማ ሁለቱም ላይ ነቅባኒ ሁለት ቀዳዳዎች አሉ። አለል አይነይን በአይነ ተከተል ሁለቱም ቀዳዳዎች አሏቸው። ተንዞር ልመርአቱ ሚንሁማ በሁለቱ ቀዳዳዎች ሴትዮዋ እንድትመለከት ማለት ነው። ነቅባኒ ማለት ምን ማለት ነው? ምንድነው ነቅባኒ ማለት ነው? ሁለት ቀዳዳዎች አሉ ማለት ነው። ቀዳዳ ማለት ነው። ነቅብ ማለት ቀዳዳ ማለት ነው። ነቅባኒ ሁለት ቀዳዳዎች ነው። ወሁማ ቡርቁዕና ኒቃብ ሪጣኡን ምንድናቸው? መሸፈኛ ናቸው። ለልወጅህ ፊትን መሸፈኛ ናቸው። ፊሂማ ነቅባኒ ፊህ እያንዳንዱ ላይ ትላላቸው ፊህ ብላችሁ ተቀራችሁ። ፊሂማ ከሆነ ሁለቱም ላይ ይሄ እያንዳንዱ ላይ ሩቁም ላይ ኒቃቡም ላይ ነቅባኔ ሁለት ሁለት ቀዳዳ አለ። አለል አይነይን በአይነ ትክክል ተንዞሩ ልመርአቱ ሚንሁማ በሁለቱ ቀዳዳዎች አንድ ሴት ትመለከታለች። ሊቀውሊህ ሰለላሁ ዐለይሂ ወሰለም ነብዩ ስላሉ ነው እንደ ኢህራም ታውጣ የተባለው። ላ ልሙሕሪመቱ አንዲት ሙሕሪም ሴት ምን ብለዋል ነብዩ ዐለይሂ ሰላቱ ወሰላም ኒቃብ አትለብስም ብለዋል። ላ ልሙሕሪመቱ ሐጅ ሐረመይ ሴት ኒቃብ እንዳትለብሳሉ ኒቃብ ደሊል አድርገውታል። ከቦታው ላይ ቀርተነዋል። ያለለን ነገር ነብዩ አልከለከሉም። ሰሃቢያ ሴቶች ሲለብሱ ነበር ማለት ነው። ሁለተኛ አይሻ ሐዲስ አለ ላ ተንተቂቡ ልመርአቱ ወላ ተልበሱ አልቁፋዘይን የሚል አለ ሌላ ወላ ተልበሱ ቁፋዘይን ምን ነበር ያለው? ጓንት የማይልበሱ ያውልቁ ብለዋል። ረዋሁል ቡኻሪ ቡኻሪ ናቸው ሐዲስ ነው በጣም ሐዲስ ወልቡርቁዑ ቡርቁዕ ማለት ምንድን ነው ያልነው? ቡርቁዕ እንደል ነው አይደል ያለ ወርቁዕ ማለት አቅዋ ይጠነክራል ቢነ ኒቃብ ከኒቃብ የበለጠ ጠንካራ ነው ወርቁዕ ከኒቃብ የበለጠ ጠንካራ ነው ሰውነትም ላይ ይለጠፋል ሁለተኛ ልብሱም የሚሰራው ራሱ ከጠንካራ ልብስ ነው ምክንያቱ በጣም ስስ ልብስ ነው ፊታቸውን እንዳይጎዳ ስስ ልብስ ነው የሚደረገው ይሄን በጣም ይሳል ከኒቃብ ጠንከር ይላል ቡርቁዕ ተመሳሳይነት አላቸው ወተኽለዑ ታውልቃለች አንድ ሴት ልክ ኢህራም ስታደርግ ወተኽለዑ ታውልቃለች ማዓላ ከፈይሃ መዳፏ ላይ ያለውን ምንል ቁፋዘኝ ሁለቱንም ጓንቶች ታወጣለች። እንካነት ከሆነ ቀድለዲ ሰትቡማ ለብሳቸው ከሆነ ቀብለ ኢሕራም ከኢሕራም በፊት ለብሳቸው ከሆነ ታወጣቸዋለች። ሁለቱ وهما እነዚህ قفازين ማለት ደግሞ قفازين ማለት قفازين ማለት شيء የሆነ ነገር ነው። define እያደረጉልን ነው። قفاز ምን እንደሆነ ወሁማ ሸይኡን ዩፍዓሉ ዩዕመሉ የሚሰሩ ነገራቶች ናቸው። ሊልየደይን ለሁለት እጅ የሚሰሩ ናቸው። ዩድኺላኒ ፊ ያስገባሉ ሴቶች يسترهما እጃቸውን ለመሰከር ብለው በውስጣቸው የሚያስገቡባቸው ሆኑ የሚሰሩ ነገራቶች ናቸው አሉ። በቃ እናንተ ምንድነው ምት ለማያቅ ነው ይሄ definition ለማያቅ ነው። እዚህ قفاز ማለት ምን ማለት ነው? ጓንት ማለት ነው። አለቀ። ጓንት ማለት ደግሞ ምንድነው ከተባለ شيء يعمل የሚሰራ የሚዘጋጅ ነው لليدين ለሁለት እጅ የሚሰራ ነገር ነው يدخلان فيه ሴቶች ያስገባሉ يديهما ሁለት እጃቸውን የሚያስገቡባቸው ሆኑ ጓንቶች ናቸው يسترهما ራሳቸውን ለመሰተር እጃቸውን ለመሰተር ብለው ትላለ ይሄ ማብራሪያው ነው ጓንት ላይ ይገባል ወተገጢ ተሸፍናል ኒቃቧን ታውጣ ቡርቁንም ታውጣው አዎ እሺ ቁፋዙንም ታውጣው ጓንቱንም ታውጣው አዎ እንደዛ ከሆነ ፊቷ ሊገለጥ አይደል አዎ ወተገጢ ትሸፍን ወጅሃሃ ፊቷን በኒቃቧ ፈንታ ትሸፍነው የገይሪ ኒቃብ ከኒቃብ ውጭ ባለና ወልቦርቁ ከጭንብል ውጭ ባለ ነገር ትሸፍነው ሌላ ነገር ታመጣና ሻሷን በፊቷ ላይ ተለቀዋለች። ሻሷን በምኗ ላይ ተለቀዋለች? በፊቷ ላይ ተለቀዋለች። በዚህ ላይ ይለቀቃል። ጠዋት ሲያደርጉ እንደዛ ሆኖ ነው። ኒቃብ ያውጡ ይተውት ያሉ ሰዎች አሉ። ኒቃቡን ማለት ነው። ኒቃቧን ትተውና ሀጃ ስነ ስርዓቷን ከጨረሰች በኋላ ተለብሳለች ያሉ አሉ። ወላኪን አህሉ ሱናዎች በጣም ብዙዎቹ ታላላቅ አሊሞች እነ ኢብኑል ቀይም የሚሆን እነ ኢብኑ ተይሚያ ምንድን ያሉት ኒቃቧን ታውጣት፣ አዎ ቡርቁዕንም ታውጣ፣ አዎ ቁፋዙንም ጓንቱንም ታውጣ። ግን ምን ታደርጋለች? የነዛን ቅያሬ መጠቀም አለባት። ምን ሻሿን ትለቀዋለች። እጇን ደግሞ ምን ውስጥ ታስገባለች? እጇንም ረዘም ያለ ነገር ታልብሰው ችግር የለም። ጓንት አታደርግ እንጂ ረዘም ያለ ልብስ ታደርግ። ወይ ደግሞ ጀልባባ ውስጥ አስገባው ይዟል፣ ከውስጥ ታደርግ ይዟል። ይኸው ራሳቸውን የራሳቸውን ትልቅራለን። وتغطي ፊቷን بغير النقاب ከኒቃብ ውጭ ባለ ነገር ትሸፍን። والبرقع ከቦርቁ ውጭ ባለ ነገር ትሸፍን። ለምሳሌ بأن تضع ታስቀምጥ عليه ፊቷ ላይ ትልቀቅ الخمار ሻሷን ትልቀቅ أو الثوب ወይ ልብስ ነገር ስትጠቀም عند رؤية الرجال ወንዶች ሲመጡባት غير المحارم لها ዘመዶች ያልሆኑ ወንዶች ከፊቷ ሲመጡባት ፊቷ ላይ ተለቀቀው ልብሷን ሻቷን ነገር ማለት ነው። ፊቷን ተሸፍኖ በሻቷ ወንዶች ሲሄዱ ምን ታድርገው? ትግለጠው። ሴት ልጅ ፊቷን ትግለጥ ተብሏልና ተግባባን አይደል? አይሻም ያደረገችው እንደዚሁ ነው። ከፊት ለፊታችን ነጋዴዎች ሲመጡ ልብሳችንን በዚህ ላይ ካነተስሉ ኢሕዳና ተውባሃ ልብሷን በፊቷ ላይ ተለቀው ነበር። እነሱ ሲያልፉም እንገልጠው ነበር ብላለች። ሙህሪም ናቸው። ሙህሪም ስለሆኑ ኒቃቡን አይለብሱትም። አጅነቢ ከፊት ለፊታቸው የሚመጣ ከሆነ ግን ምን ያደርጉታል? ምን ያደርጉታል? ይለቁታል ልብሳቸው። አሁንም ጠዋፍ ሲያደርጉ ውቁ አረፋም እንደዚህ አብሮ የተሰራ ካለ ከኒቃቡ ውጭ ማለት ነው። ኒቃብ ለብቻው ስለሚሰራ ነው። ከጀልባቡ ጋር የተሰራ አብሮ የሚለቀቅ ነገር ካለ ማሻአላህ ያንን እንደው ማዘጋጀት መሄድ አለባቸው ኒቃብ ውስጥ ማለት ነው። ንቃብ የለበሱ ሴቶች ሀጅ ላይ ሲሄዱ ከጀልባቡ ጋር አብሮ የተሰራ ሰፍ ልብስ ነገር አብረው ይዘው ቢሄዱ ማሻአላ የኢህራም አቻለች ማለት ነው። ኒቃቡን ታወጣዋለች፣ ይህንኛውን ተለቀዋለች። በቃ በነፃነት ትንቀሳቀሳለች ያለምንም ችግር። አብሮ የተዘጋጀ ከሆነ ኒቃቡ ለብቻው ስለሚዘጋጅ ክልክል ነው። ቡርቁዑም ለብቻው ስለሚዘጋጅ ክልክል ነው። ከጀልባቡ ጋር አብሮ የተያያዘ ነገር ማሻአላ። ወይም ደግሞ ከፈለገች ጀልባቧን ትለብስና ስለ ኒቃቧ ሻሽ ነገር ተለቃለች ማለት ነው። ማሻአላ ኒቃብ ለብሰው ሲጠውፉ አላያችሁ? ኒቃብ ራሱን የቻለ ኒቃብ አይደለም። ይቺ ኒቃቡ አይደለች ይቺ ለብቻ የምትሰራዋ ኒቃብ አይደለች ኒቃብ ለብሰው ይጠውፋሉ፣ ሰዓይ ያደርጋሉ፣ ቁፈል አረፋ ያደርጋሉ። ምን አይነት ኒቃብ ነው ያ ኒቃብ? አብሮ ከጀልባቡ ጋር የተዘጋጀ ነው። የተከለከለው ለብቻው የተዘጋጀው ኒቃቡ ነው። ያው ኒቃብ ነው የተከለከለበት ለብቻ ወጥ ለአንድ አንድ አካል ልክ የተሰራ ልብስ እንዳትለብሱ ብለዋል። አዎ መልበሳቸው አልቀረም፣ ግን ለብቻ ለብቻ በአንድ አካል ልክ የተሰራ ከኋላ ቀጠነዋል እኮ ምን ነበር ያልነው? ቢቀድር ልዑዱው የተሰራ ልብስ አትልብሱ ነው አይደል? ቲሸርትን ይመስል ጃኬትን ይመስል ቢቀድር አልዑዱ ይስኛቱም በእጅ ልክ የተሰራ ነው። ተውት ውስጥ ትክተተው ይዟል። ኒቃቡም በዚህ ልክ የሚሰራ ነው። ግን ኒቃቡ ከዋናው ከጀልባቡ ጋር የሚያያዝ ከሆነ ወጥ ስለሆነ ችግር የለም። ለየብቻ በአካል ልክ የተሰራ ልብስ ክልክል ነው ነው ያሉት። ከኋላ ቀርተናል። እንግዲህ ከኋላ ቀርተናል። ህክማው ከጀርባ ምን እንደሆነ አላሁ አለም አላህ አለም። ለብቻ የተሰራ ልብስ መከልከላቸው አንድ ላይ የተያያዘ መፍቀዳቸው ምንድነው ህክማው? ማለት ይወራል ገብታችኋል እሺ ወተቀጥ ወጅሃ ፊቷን ትሸፍን በገይር ንቃብ ከኒቃብ ውጭ ባለ ወልቡርቁ ከቡርቁ ከጭንብል ውጭ ባለ ነገር ምን ታደርግ መስል ቢአንተ በአፍ አስቀምጠን ይመስል አለይህ በፊቷ ላይ አልኺማር ሻሽን አውተው ወይ ልብስን መቼ ነው የምታስቀምጠው? እንደ ሩእየት ሪጃል ወንዶች ስታይ ገይረ አልመሐሪም ለሃ ወንዶች ሊመለከት ወንዶች የሚያያት ከሆነ ገይረ አልመሐሪም ለሃ ዘመዶች ስላልሆኑ ወከዛ እንደዚሁ ቱቀጢ ከፈይሃ ሁለት መዳፏንም ትሸፍን አንሁም ከነዛ አጅነብዮች ትሸፍን በገይር القفازين ከምን ውጭ ማለት ከምን ውጭ ከጓንት ውጭ ባለ ለምሳሌ ቢአንሱብቲ ታስጠጋን ይመስል አለ ተለቀን ይመስል አለይማ በሁለት እጇ ላይ ሰውበን ሌላ ልብስ ታስጠጋን ተለቀን ይመስል ከላይ ያለውን እጅጌዋን ተለቀውን ታስረዝመውን ይመስል አንድ ኧረ እጅጌው ረጅም የሆነ ልብስ መልበስ ለሀጅ ተዘጋጅታ አይደል የምትሄደው? ኒቃቤን ስለማወጣ ጓንቴን ስለማወጣ ብላ መዘጋጀት አለባት። ከሌላ ምንም የለም። እንትን ማዘጋጀት ብቻ ነው። ቢአንሱድ ፊ ታስጠጋን ይመስል ትለቅን ይመስል አለይህማ በሁለት እጇ ላይ ሰውበን ሌላ ልጅ ወይ ደግሞ እጅጌዋን ረጅም ማድረግ ወይ ጀልባባ ውስጥ እጇን ማስገባት አስቸጋሪ እንዳይሆንባት ትዘጋጅበት። ለዚሁ ደግሞ ይዘጋጃል። እዛ ችግር የለም። ኒቃቤስ ኒቃብ ማትለብሱ፣ ቡርቆን ማትለብሱ፣ ቁፋዝ ማትለብሱ ይህ አለ ለሐጅ ስነ ስርዓቱ ከነ ኒቃቡ ይሏቸዋል። ገዝተው ያን ይጠቀማሉ። ችግር لأن الوجه ፊት ወልከፈይን ሁለት መዳፍ እንደዚህ ጥንቃቄ የተደረገለን ለምን መሰላችሁ? አውረቱን አውረት ናቸው። አፍረተ ገላ ናቸው። አፍረተ ሰውነት ናቸው። ፊትም እጅ የጂቡ ሰትሩሁማ መሰተሩ ይወጅባል። አን ሪጃል ከወንዶች መሰተሩ ይወጅባል። ፊ ኢህራም በኢህራምም ጊዜ ይሁን የተደነገጋቸው ነው። ቅራቱ ራሱ አይጠፋም። ወከዛ እንደዚሁ ከቀጥ የተሸፍን ወጀሃሃ ፊቷንና ወከፈያ ሁለት መዳፎቿን ተሸፍን لأن الوجه ፊትና ወለከፈይን መዳፍ አውረቱን አፍረተ ገላ የጅቡ ሰትሩሁማ መሰተር ይወጅባል አን ሪጃል ከወንዶች ከሐለተ ኢህራም በኢህራም ጊዜ ሳይቀር ወገይሪሁማ በሌላውም ጊዜ ወገይሪሁማ ሌላውም ሰውነቷ ማለት ነው። ከሐለት ኢስላም ወገይሪሃ ብትሉ ይሻላል። ወገይሪሃ ሚሟን ተዋል ሚሟን ተውና ወገይሪሃ በሉ። ከሐለት ኢህራም በኢህራምም ጊዜ ክልክል አውረት ነው። ምንና ነው እጅና ፊት አውረት ነው መሰተር አለበት። ታጅ ነው ከሐለት ኢህራም በኢህራም እንኳን ሰዓት አልቀረም መሸፈን የወይል ኢህራም ማዝ ትምህርት ቤት እያለን እና ውጭ መኖሪያ ቤት እና እያለን መኖሪያ ሰፈር ውስጥ እያለን በሀዛ አውላ በጣም ይታወቃል። በተግራራ ኖሮ ምን ላይ ይግራራ ነበር? ሀጅ ላይ ሀጅ ላይ ይሸፍኑ የተባለ ውጭ ላይ ምን ያክል እንደሆነ ማዕሪፍ ወገይሪህ ሌላም በሌላም ጊዜ ማለት ነው። ስለዚህ ማናቸው ይህን የሚተናገሩት ሸውካን አዲስ ነው እዚህ ይበቃል።